الرحمن الرحيم الحمد لله رب العالمين الصلاة والسلام على رسول الله صلى الله عليه وسلم ባቡ አልፈራኢድ ስለተወሰኑ ስለ ድርሻዎች እንመለከታለን። ፈራኢድ ስለ ድርሻዎች የሞተ ሰው አንድ ሰው በሚሞትበት ሰዓት ለወራሾች የሚደርሱ ፈራኢዶችን እንመለከታለን። በዚህ ርዕስ አልፈራኢድ ጀምዑ ፈሪዶትን ወህል ሕሰቱል ሙቀደራ የተወሰኑ ድርሻዎች ማለት ነው። ለወረሰቲል መይት ለሟች ወገኖች ፊልኪታብ ወሱና በሐዲስ በቁርአን የተረጋገጠ ነው። ወህን ንስፉ ወሩብዑ ወስሙኑ ወሱሉሳን ወሱሉስ ወሱዱስ ስንት ናቸው? ስድስት ናቸው። አንዲት ግማሽ፣ አንድ አራተኛ፣ አንድ ስምንተኛ፣ ሁለት ሶስተኛ፣ አንድ ሶስተኛ፣ አንድ ስድስተኛ። ስንት ናቸው? ስድስት አይነት ናቸው። ግማሽ፣ አንድ አራተኛ፣ አንድ ስምንተኛ፣ ሁለት ሶስተኛ፣ አንድ ሶስተኛ፣ አንድ ስድስተኛ እነዚህ ናቸው ፈራኢድ የሚባሉ መእኹዘቱ ሚነ ፈርድ ወልቀጥ እሺ عن ابن عباس رضي الله تعالى عنهما أنه قال قال رسول الله صلى الله عليه وسلم ألحقوا أي أوصلوا أدرسوا الفرائض ድርሻዎችን የተወሰኑ ድርሻዎችን አድርሱ ቢአህሊሃ ለባለቤቷ አድርሱ ብለዋል ነብዩ አለይሂ ሰላቱ ወሰላም። ከዛም በኋላ ፈማበቂ የቀረውና የተረፈው ፈሆ ሊአው ፈሆ ሊአውላ ረጁልን ዘከሪ ፈሆ ያ የቀረ ንብረት ሊአውላ ረጁልን ቅርብ ለሆነው ወንድ ዘከሪን ወንድ ለሆነው ቅርብ ሰው ይሆናል ማለት ነው። በአሰባነት አልሐቁል ፈራኢዳ የተወሰኑ ድርሻዎችን አድርሱ። ለነማን አድርሱ? ቢአህሊሃ ለቤተሰቦቿ አድርሱ፣ ለባለቤቷ አድርሱ ማለት ነው። አንድ ሶስተኛ የሚበላለ፣ አንድ ስድስተኛ የሚበላለ፣ አንድ አራተኛ የሚበላለ ከሟች የቀረ ገንዘብ ማለት ነው እና አይገባችሁም? ይገባችኋል? ሙቀደር የሚባለው ይሄ አንድ ሶስተኛ አንድ ስድስተኛ አንድ አራተኛ አንድ ስምንተኛ የሚባል ነገር ሙቀደር ነው። ተወስኖ የተቀመጠ ነው። በቁርአኑም አላሁ ስብሓነሁ ወተዓላ ፊ ሱረት ኒሳ በጣም በዝርዝር በስፋት አስቀምጦታል። እነዚህ ያልናቸው ሙቀደራቶች ማለት ነው። ሙቀደሩን ከተከፋፈሉ በኋላ የሚቀረውና የሚተርፈው ገንዘብ አሳቢዎች ናቸው የሚበሉት። አሳቢዎች ማለት የተረፈውን የሚጠቀልሉ የሚወስዱ ማለት ነው። ለምሳሌ ልንገራቸው። አንድ ሰው ሞተ። አባቱን እናቱን አንድ ወንድ ልጅ ትቶ ሞተ። እንዴት ነው ንብረቱ የሚከፈለው? አታውቁም አይደል? አታውቁም። አንድ ሰው ሞተ፣ እናትና አባቱን ትቶ ልጅ አንድ ወንድ ልጅ ትቶ እንደዚህ በሚሆንበት ሰዓት እናትና አባት ምን ይበላሉ? አንድ ስድስተኛ አንድ ስድስተኛ ነው የሚበሉት። አንድ ስድስተኛ አንድ ስድስተኛ ይበላሉ። ገንዘቡን ለምሳሌ ስድስት ሺህ ብር ወይንም ስድስት ሚሊዮን ትቶ ሙቶ ከሆነ ሰውየው አንድ ሚሊዮን አባት አንድ ሚሊዮን እናት ያነሳሉ። አራት ሚሊዮን ይቀራላል። አራት ሚሊዮን ማን ጠቅሎ ይወስዳል? ልጅ ይወስዳል። ልጅ አጥዋቢ ይባላል። የተወሰነ የተገደበ ድርሻ አይደለም ያለው አጥዋቢ ይባላል። እሺ ሰውየው ሞተ፣ ሚስቱን ትቶ አባትና እናቱን ትቶ ልጁ አንድ ወንድ ልጅ ትቶ ታደርጋለህ እኮ አንድ ሰው ትገላለህ፣ ይሄን ይሄን ትቶ ማለት እኮ ነው። በቃ ዝም ብለህ በሀሳብ ማለት ነው። አንድ ሰው ሞተ፣ ሁለት እናትና አባቱን ትቶ አንድ ወንድ ልጁን ትቶ ነው ያልኩህ። እሺ አንድ ሰው ሞተ፣ እናቱን ትቶ አባቱን ትቶ አንድ ወንድ ልጅ ትቶና ሚስቱን ትቶ ትላለች። ስለዚህ ልጅ አለ። ልጅ ካለ እናትና አባት ወደ አንድ ስድስተኛ ነው የሚወረወሩት። አንድ ስድስተኛ ይወጣሉ። ልጅ ልጅ ስላለ ሚስት አንድ አራተኛ ነበር የምትበላው ልጅ ባይኖር ኖሮ። ልጅ ስላለ ምን ትሆናለች? አንድ ስምንተኛ ትበላለች። አንድ ስምንተኛና አንድ ስድስተኛ የሚበሉ ስላሉ ይህን አንድ ስድስተኛና አንድ ስምንተኛ የሚገኝለት ቁጥርን ፈልጉ። ከስንት ነው? አንድ ስምንተኛ የሚገኝለት እና አንድ ስድስተኛ የሚገኝለት ቁጥር እ 24 ሀያ ላይ ገንዘቡን 24 ቦታ እንተነተነውና የ 24 አንድ ስምንተኛ ለሴት ስጡ። ስንት ማለት ነው? እ ሶስት ማለት ነው። ስንት ይቀራል? 21 ይቀራል። 21 ላይ ደግሞ የ 24 አንድ ስድስተኛ ለአባት ስጡ። ስንት አራት ለእናትም አራት ስንት ሰጠን ስምንት ሰጠን ስንት ቀረ ስምንት አስራ አንድ አነሳለ ስንት ቀረ አስራ ሶስት አስራ ሶስቱን ማን ጠቅሎ ወስዳል ልጅ ጠቅሎ ወስዳል ማለት ነው ስለዚህ እያደረጋችሁ ማወራረስ ቀላል ነው አልገባችሁ ይከብዳል አሁን ቀላል ነው ልንቀረው እኮ ነው ገና እየጀመራችሁ እኮ ነው። የለም እንጂ ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም የአላህ መላክተኛ አሉ አልሒቁ ልፈራኢዶ የተወሰኑ ድርሻዎችን አድርሱ ቢአህሊሃ ለባለቤቷ አድርሷል። ድርሻ ፈራኢድ ማለት ተገድቦ የተቀመጠ አንድ ስምንተኛ፣ አንድ ስድስተኛ፣ አንድ አራተኛ፣ አንድ ሶስተኛ በመባል የተቀመጠ ከማ የተረፈውን የቀረውን ፈሆ ያ የቀረ ንብረት ሊአውላ ረጁልን ዘከሪን ለወንድ ቅርብ ለሆነው ይሆናል ማለት ነው። ለወንድ ቅርብ ለሆነ ሴት አሷቢ የለም በራሱ ሴት አሶ በተለል ገይር ነው የሚባለው በሌላ አማካኝነት አሷቢ ጠቅላይ ሊሆኑ ይችላሉ እንጂ ወይ ወንድማቸው ጋር ሲመጡ ጠቅላይ ይሆናሉ እንጂ ሴት በራሷ ጠቅላይ የለችም። በራሷ አሷቢ አትሆንም። ምንዙል ፈራኢድ ነው የምትመደበው። ፈርዷ ካላቸው አንድ ሴት ልጅ ብትኖር አንድ ስድስተኛ ትበላለች። ሁለት ሴት ልጆች ካሉ ሰውየው ባል ወንድ ልጅ ሳይተው ሁለት ሴት ልጅ ስቶ ከሞተ የንብረቱን ሁለት ሶስተኛ ይበላሉ። ከሁለት ሴት በላይ ከሆነ ያው ሁለት ሶስተኛ ነው የሚበላው። አንዱን አንድ ሴት ልጅና አንድ የወንድ ልጅ ሴት ልጅ ስቶ ቢሞት ያቺኛይቱ አንድ ስድስተኛ ትበላለች፣ ይቺ ሁለት ሁለት እንትን ግማሽ ትበላለች ነው። ተክሚለተ ሳይ እንቀራዋለን። አብሽር አብሽሩ። ለማንኛውም መያዝ ያለባችሁ ምን መሰላችሁ? አልሒቁል ፈራኢዳ የተወሰኑና ድርሻዎችን አድርሱ ለአህሊያ ለባለቤቱ ለተወሰነላቸው አድርሱ። አንድ ስምንተኛን ለሚስት ልጅ ካለ፣ አንድ አራተኛን ለሚስት ልጅ ከሌለ፣ አንድ አራተኛን ለባል ልጅ ካለ አንድ ሁለተኛን ለባል ልጅ ከለለ እያላችሁ ታከፋፍላላችሁ። ችግር የለም። ድርሻ የተወሰነ የተገደበ ከሆነ ለባለቤቱ አድርሱ። ሰማ በቂ የተረፈውን ገንዘብ ሊአውላ ረጁልን ዘከር ለወንድ ሰው ትሰጣላችሁ። ወንድ ቅርብ የሆነው አስዋቢ ሆኖ ይወርሳል ማለት ነው። ተግባብተናል። ذكر رجل ብሎ ذكر ለምን አለ ካላችሁ رجل ማለት ወልኢንሳኑ አዘከሩ አልባሊሁ ብሉግ የደረሰ ያስመስልብናል። رجل ን ብሎ ذكر ያመጣው እነማ ወሪሰ ሀዘ ረጁል ቢዝኩርያ በጾታ ነው የወረሰ በጾታ ነው رجل ን ወንድ ذكر ን ወንድ ስለሆነ ብቻ በዛ ይሰጠዋል ማለት ነው። በወንድነት ነው የተሰጠው። በራሱ አክሷቢ ነው። በራሱ አክሷቢ ነው። ወአን ኡሳማ ብን ዘይድ ወንድ ልጅ ለምን አክሷቢ ሆነ? ሴት ልጅ ለምን አክሷቢ አትሆንም? ወንድ ልጅ ብዙ ነፈቃን ይጠየቃል። ቀለብ የሚችለው እሱ ነው። መህር የሚጠየቀው እሱ ነው። ኃላፊነት ያለበት እሱ ነው። ለዚህ ነው ሴት ልጅ የሴት ልጅ ድርሻ ወንድ አንድ ሁለተኛ ነው የሚወስደው። ወንድ እንትን ለሴት ሚስላ ሚስለ ሀዚል ኡንቴይን ነው የሚወስደው። አንድ ሴት አንድ ጣት ወስዳለች ወንዱ የሁለት ሴቶችን ዕጣ ያክል ነው የሚወስደው። ይሄ ስላለበት ነው ይላሉ ዑለማዎች። ስለዚህ ከማበቄ የቀረው ንብረት ሰሆ የተረፈው ገንዘብ ተከፋፍሎ እንደየድርሻው ሁሉም አንድ ስድስተኛን፣ አንድ ስምንተኛን፣ አንድ አራተኛን፣ አንድ ሶስተኛን አንስቶ የቀረው ንብረት ለማን ይሆናላል? ለአውላ ረጁልን ዘከሪም ለወንድ ቅርብ ለሆነው ዘመድ ወንድ ይሆናል ማለት ነው። ሐዲሱ ሙተፈቅ አለይ ነው። ቡኻሪ ሙስሊም የዘገቡት وعن أسامة بن زيد رضي الله تعالى عنهما أن النبي صلى الله عليه وسلم قال يا الله ملاك فينا عندي بلوال أيكم يلقى ሊአውላ በለው ሊአወል አይደለም ሊአውላ ነው የሚሆን ቅርብ ቢማዕና አድና አይል አቅረብ ማለት ቅርብ ለሆነ ሰው ነው ቅርብ ለሆነ عن أسامة بن زيد رضي الله تعالى عنهما أن النبي صلى الله عليه وسلم قال يا الله ملكتنيا من يلالو لا يرث المسلم الكافر عند مسلم كهادين አይወርስም ولا يرث الكافر المسلم كافر مسلما አይወርሰውም ይላሉ ነብዩ አለይሂ ሰላቱ ወሰላም ሐዲሱ ሙተፈቅ ዐለይሂ لا يرث المسلم مسلم አይወርስም አለ ካፊረ ካፊርን አይወርሰው። ይሄኛው ካፊር ኦብጀክት ነው። ወላ የሪሱል ካፊሩ ሳብጀክት ነው። አለ ሙስሊመ ሙስሊምን አይወርሰው ኦብጀክት ነው። ስለዚህ ሙስሊምና ካፊር በጥቅሉ ምን አይባባል አይወራረሱም ማለት ነው። አንዱ ሌላ የተለያየ ሃይማኖት ላይ ካሉ አንዱ ሌላውን አይወርሰውም አይወርሰውም። ተግባባን። ሌላ ሃይማኖት የሌላ ሃይማኖቶች እርስ በርሳቸው ይወራረሳሉ ወይ? እነሱም አይወራረሱም። ያው እክትላፈ ዑለማ ቢኖርበትም ስለ እነሱ አልተማምናል። ነስራ ነስራንዩና ይሁድዩ እነሱ ራሱ ስለሚለያዩ እነሱ የማይወራረሱ እኛ ኩሉ አድያን ገይረ ኢስላም ከኢስላም ውስጥ ውጭ ያለ ሃይማኖት ሁሉ ምንድናት? ሚለተ ዋሂዳ አንድ መንገድ ነው። ያው ሁሉም ጥመት ነው። ይሄኛውም ጥመት፣ ያም ጥመት፣ ያም ጥመት ምንም ይሁን ሰውየው ነስራንይም ይሁን ቡድይም ይሁን ወይንም የሁድይም ይሁን ሙስሊም አይወርሰውም። እሱንም ሙስሊምን መጥቶ አይወርስም። እንኳን እዛ ውጭ ላይ ያለ አይደለም ታሪክ ሶላት ቢሞት ንብረቱ አይወረስም እስከማለት እንደደረሱት ዑለማዎች ታሪክ ሶላት አይወርስም አይወረስም ይከፍራል ያሉ ያከፈሩት ማለት ነው አክተሩ المحدثين አትወርስም አሁን ደግሞ አይፈቀድም ይፈቀዳል ብላችሁ እንዳትከራከሩ። ዑለማው ሰው ምን ባህራ ሪጃሉ የሚታወቅ ነው። አሁን ግን ያልገባበት የለም ነው لا يرث المسلم الكافر ولا يرث الكافر المسلم حديث متفق عليه وعن ابن مسعود رضي الله تعالى عنه في بنت ስለ ሴት ልጅ وبنت ابن ስለ ወንድ ሴት ልጅ وأخت ስለ እህት እነዚህ ሶስቱ አንድ ላይ ማለት ነው አንድ ሰው ሞተ በሉ እዚህ ላይ ምን ታደርጋላችሁ አንድ ሰው ሞተ ምን ሴት ልጅ ትቶ የወንድ ልጁን ሴት ልጅ ትቶ ወቅት አጋጣሚ ነው ይሄ አጋጣሚ ነው አንድ ሰው አስር ወንድ ልጅ ትቶ ሊሞት ይችላል አስር ሴት ልትሆን ይችላል። ግን አጋጣሚውን እናንተ በፈርድ በቃ እንደዚህ ቢሆን እያላችሁ ነው የምትፈጥሩ። ያሁን የአጋጣሚ በጊዜው ተከስቷልና ነው። አብደላህ ብን መስዑድ ምን ይላሉ? ሂቢንቲን ስለ ሴት ልጅ وبنت ابن ስለ ወንድ ልጅ ሴት ልጅ ወኡኽቲን ስለ እህት ስለ ሟች እህት ፈቀደ ነብዩ صلى الله عليه وسلم ነብዩ ፍርድ ሰጥተዋል። للابنة ለሴት ልጅ አሉ ለሟች ሴት ልጅ አንስ አንድ ግማ አንድ ሁለተኛ ንብረቱን ትወስዳለች፣ ያባቷን ማለት ነው። ولابنة الابن ለወንድ ልጅ ሴት ልጅ ደግሞ السدس አንድ ስድስተኛ ትወስዳለች። ይሄ ተክሚለ ተሱሉሰይን ይባላል። ሁለት ሶስተኛ ለማሟያ የልጅ ልጅ ማለት ነው። የአጋጣሚ ወንድ ልጅ ቢኖር ኖሮ አትመጣም ነበር፣ እሷ ትታገዳለች። ያህጁባ ወንድ ልጅ ካለ ወንድ ልጅ ካለ እነ እህት እነ አጎት እነ ምን የሚባሉ ድርሻ አይደል ወንድ ልጅ ካለ ያግዳል። ሴት ልጅ ግን አታግድም። ሴት ልጅ አንድ ሰው ሞተ ምን ትቶ ሴት ልጅ ትቶ ሌላ የወንድ ልጅን ሴት ልጅ ትቶ ወንድ ልጅ የለም ማለት ነው። ወንድ ልጅ ቢኖር ኖሮ አትመጣም ነበር እሷ። ይሄ አጋጣሚ ተከስቷልና ነው። አንድ ሰው ሞተ፣ ሴት ልጁን ትቶ የራሱ ሴት ልጅ ይሄ ሚነስል ቢወጣችሁ ማለት ነው። ወቢንተል ኢብን የወንድ ልጁን ወንድ ልጁ ወልዶ ሙቷል ማለት ነው። ወንድ ልጁ ድሮ ሙቷል ማለት ነው። ሲሞት ሴት ልጁን ትቶ የወንድ ልጅ ሴት ልጅ ትቶ እና እህቱን ትቶ አባትና እናት የሉም፣ ሚስት የለችም ማለት ነው። አጋጣሚ ይሄ ነው። አንድ ሰው ሞተ፣ ሴት ትቶ የወንድ ልጅ ሴት ትቶ እህቱን ትቶ እነዚህ ሶስቱ አንዱ ሌላውን ይከለክለዋል? አይከለክለውም። ነብዩ አለይሂ ሰላቱ ወሰላም በዚህ መልኩ አከፋፍለዋል። ተጋብተናል። እሺ እንደተፈረዱ ነብዩ አለይሂ ሰላቱ ወሰላም ተፈضل ነብዩ ሰለላሁ ዐለይሂ ወሰለም ለልኢብነቲ ለሴት ልጅ ለሟች ትክክለኛ ሴት ልጅ አንዲት የንብረቱን አንድ ሁለተኛ ትወስዳለች። ወልብነቲል ኢብኒ ለወንድ ልጅ ሴት ልጅ ደግሞ አስሩት አንድ ስድስተኛ ትወስዳለች። ተክሚለተ ሱሉሰይን ይባላል ይሄ የሁለቱ የዋናዋ ሴት ልጅና የወንድ ልጅ ሴት ልጅ አንድ ላይ ምን ይባላል? ሁለት ሶስተኛ ነው አይደል የሚባለው? ተክሚለ ተፍሉቴን ይባላል ነው ግን እሷ እኮ አትበላም። እሷ አንድ ስድስተኛ ነው። ለምሳሌ ገንዘቡን ግማሽ የሚበላ አለ፣ አንድ ስድስተኛ የሚበላ አለ። ስለዚህ ንብረቱ ከስንት ነው ማለት ነው የሚከፈለው የምናገኘው? ስድስት ቦታ ነው የሚተነተነው አይደል? ከስድስት ብር ወይንም ከስድስት ሺህ ከስድስት ሺህ ሶስት ሺህ ማን ትወስዳለች? ሴት ልጅ ትወስዳለች። ስንት ይቀራል? ሶስት ሺህ ይቀራል። የንብረቱን አንድ ስድስተኛ ብላ ደግሞ የወንድ ቤት ሴት አነሳለች። አንድ ሻነሳት ማለት ነው። የሁለቱ የዋናዋ ሴት ልጅና የወንድ ልጅ ሴት ልጅ በአንድ ላይ የንብረቱን ምን ያክል ነው የወሰዱት? ሁለት ሶስተኛ ተክሚለ ሰሉሴን ይባላል። ይችኛይቱ አብራት ስትበላ አንድ ስድስተኛ ስትበላ ከእህቷ ጋር ወይንም ደግሞ ከአክስቷ ጋር ማለት ነው የበላች አይደል? ከአባቷ እህት ጋር ነው የበላች ሴት ልጅ ከተባለች ጋር አዛባሁባችሁ እና ተክሚለ ሰሉሴን ይባላል። ተክሚለተ ሱሉሴን ለእሷ ሁለት ሶስተኛ ሂሳቡ በአንድ ላይ ሁለት ሶስተኛ ሆነ እንጂ እሷ አልበላችም እኮ አንድ ስድስተኛ ነው የበላችው። ስንት ቀረ? ስንት ቀረ? ሁለት ቀረ አይደል? ሁለት ቀረ። ምክንያቱም አራቱን ወሰዱ። ሁለት ሶስተኛውን ሴት ልጅና የወንድ ልጅ ሴት ልጅ አንድ ላይ ወሰዱ። ስንት ቀረ? ሁለት ቀረ። ይሄ አንድ ሶስተኛ ማለት ነው በሂሳቡ አንድ ሶስተኛ ቀረ ማለት። ይሄን አንድ ሶስተኛ ማን ትወስዳለች? እህት እህት አሷቢ ናት ብለው ወማ ፈሪቁ የቀረው ለማን ይሆናል? ለእህት እህት እስኪ ዙልፈራኢድ የሚባሉት ማን ማን ይመስሏቸዋል? ፈርድ የተወሰነ የተገደበ የሆነ መጠን የሚሰጣቸው ማና ማን ናቸው? ሴት ልጅና የወንድ ልጅ ሴት ልጅ ሴት ልጅ አንድ ሁለተኛ ተብሎ ተሰጥቷታል። ፈርድ አላት ማለት ነው። የተወሰነ የተወሰነ የተጻፈ በቃ በጽሁፍ የሰፈረ ስጦታ አላት ማለት ነው። እሺ የወንድ ልጅ ሴት ልጅ የእሷን ፈርድ ነው አይደል? ፈርድ ነው። አንድ ስድስተኛ መጠን ተቀምጦለታል። እህት አልተቀመጠለትም። የቀረውን ትውሰድ ነው የተባለው። አምስት ይቅር፣ ስድስት ይቅር፣ ሰባት ይቅር፣ የቀረውን ነው የምትወስደው። ምን ትባላለች? እቺ አሷቢ ትባላለች። አሲባ ይሏታል። አሲባ ሴት ልጅ አሲባ አይደለችም፣ ግን እቺ አሲባ ተለለ ገይር ነው የምትባለው። በእነዚህ በሁለቱ ምክንያት ነው አሷቢ የሆነች በሁለቱ ምክንያት እንጂ ወንድ ልጅ ነው ቀጥታ ዳይሬክት አሷቢ የሚሆን። ለማንኛውም ተግባብተናል። ግልጽ ነው። እሺ አሶባ ወይንም ጠቅላይነት ጠቅላይነት ለማን ለማን ይገባል? ልንገራችሁ ለማን ለማን ይገባል? ለወንዶች ነው አይደል የተባለ ወአቅረቡ ርጃን ሚነል መይት አለ الإطلاق الأبناء ልጆች ያዙ አሳቢዎች ልጆች ከዛ የነሱ ልጆች ቢቀጥልም ወደ ታች ቢወርድ إن سفلوا البنوة ልጅ ነው አንድ ልጅ አሷቢ ጠቅላይ ወሳጅ የሚሆነው የአባቱን ንብረት ልጅ የልጅ ልጅ የወንድ ልጅ ልጅ እያለ ይቀጥላል። ግን ሴት አንድ ሰው የሞተ ሰው ሴት ልጅ አለው። የሴት ልጅ ልጅ አይወርሰውም መጥቶ ዘውል አርሐም ነው የሚሆነው። በወንድ ልጅ ላይ የተያዘ መሆን አለበት። የወንድ ልጅ ወንድ ልጅ ወንድ ልጅ ወንድ ልጅ ሴት ልጅ ቢሆን እሺ፣ ሴት ልጅ ትወርሳለች። ግን ሴት ልጅ የሷ ልጅ የሷ ወንድ ልጅ ራሱ አያቱን አይወርስም መጥቶ ዘውል አርሐም ነው የሚሆነው ለማንኛውም በወንድ ልጅ የተቀጠለ ተቀጣጥሎ ወረደተ አብናኡ አንድን ሰው ጠቅለው የሚወርሱት አብናኡ ልጆቹ ወይም የነሱ ልጆች እነሱ ከለሉ ከዛ ثم ኡቡዋ አባትነት አባቱ ይወርሰዋል ثم ጀዱ ከዛ አባት አባቱ ከሌለ የአባቱ አባት እያለ ይወጣል አባት እያለ ግን የአባት አባት አይመጣም ከላይ ሶስት አያትም ሊኖረው ይችላል አንድ ሰው ያጋጣሚ ያጋጣሚ ሶስት አያት ሊኖረው ይችላል አንድ ሰው የልጅ ልጅ ልጅ አይቶ ልጁ ቢሞት የልጅ ልጁ ቢሞት አባቱ አባት አባት አባት አለ። ከታች ያለው ዋናው አባት እያለ ሌሎች አይነት ይዘጋሉ። በዋናው በቅርብ በሆነ ቢልአቅረብ ማለት ነው። ስለዚህ ልጅ እና በሱ ወረድ አባት ከሱ ተቀጥሎ ወደ ላይ የወጣው ثم اخوته ወንድሞቹ ወበኑ اخوتي የወንድሞቹ ልጆች ጠቅላይ የሚባሉት እነዚህ ናቸው። ثم اعمامه ከዛ አጎቶቹ የአባቱ ወንድም ማለት ነው። ወበኑ አዕማሚ ያጎቱ ወንድ ልጆች ያጎት ሴት ልጆች አይወርሱም። ያጎት ሴት ልጆች አይወርሱም። አጎት ይወርሳል። ማን ከለለ አባት ከለለ ወንድም ከለለ ልጅ ከሌለ ነው ልጅ ከሌለ ልጅ ካለ እነዚህን ሁሉ ይዘጋቸዋል። ወንድምም ይቀራል፣ እህትም ትቀራለች። የሟች ማን ይቀራል? አጎትም ይቀራል። ምን ይቀራል? ዙሪያውን ያለውን ሁሉ ዝግት ነው የሚያደርገው። ወንድ ልጅ ካለ አንድ ወንድ ልጅ ካለ በቃ ዝግት ነው የሚያደርጋቸው። እሱ ሲወጣ ነው እነዚህ የሚመጡት። ወንድ ልጅ ከለለው ለሟች ሴት ብቻ ካሉት ሌሎች መምጣት ይችላሉ። ወንድሞቹ ራሱ መጥተው ይቀራመሳሉ። ሴት ብቻ ከሆነ ያለው ሟች አውፍ ካሉት ሌላ ጥያቄ ማሻአላህ ጎበዝ አላህ አጅር ያብዛላችሁ። አፎት ካሉ አሉ የሸሪዓው እ ቆይ የእናት ወንድም አዎ ይወርሳል ነው ያለው። አሁን አዕማም ነው ያልኳችሁ። አዕማም መውራሽነት ሳይሆን በእንትን ነው በአሳቢነት ምን ምንድን ያልኳቸው ሀሳብ ጠቅላይ ልጆች፣ የልጅ ልጆች፣ አባት፣ አያት፣ ወንድም፣ የወንድም ልጆች፣ አጎት፣ የአጎት ልጆች እነዚህ እነዚህ አሷቢዎች ይባላሉ። ጠቅላዮች ናቸው። አንድ ስድስተኛ አንድ አምስተኛ ምናምን አፈጥተው ከሆነ ጋር ለማንኛውም ይሄንኛው ክስተት ገብቷቸዋል። አሁን የቀራ ነው። وعن عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم يا الله ملاكنيا عندي بالوالد ماشي ماشي ميت من من الله نقول ميت ميت من من الله عند راتنيا عند سمنتنيا عند راتنيا من سوسو مكانه فإن لم يكن لكم ولد فلهن ሩቡዕ አንድ አራተኛ ወስዳሉ። ልጅ ካለ አ አንድ ስድስተኛ አንድ ስምንተኛ ልጅ ካለ አባት ምን ያክል እ ልጅ ካለ አንድ ስድስተኛ አባት የሟች አባት አንድ ስድስተኛ እናትም አንድ ስድስተኛ ልጅ ከሌለ አባት ምን ይሆናል? አፋሪ ይሆናል። ነግሬያቸዋለሁ። እዚህ አሁን አፋሪ ብለን እናት አንድ ሶስተኛ ምን ያዙ ያዙ። ልክ ከዚህ በኋላ አንድ ሰው ሞተ እላችኋለሁ። ምን ትቶ እናቱን ትቶ አንድ ወንድ ልጅ ትቶ እንድታከፋፍላለች ገንዘቡ ውርሹን መጀመሪያ ካወቃችሁ ይሄ ማለት ነው። መጀመሪያ ድርሻው ገብቷችኋል። ሚስት አንድ አራተኛ፣ ልጅ ከሌለ ልጅ ካለ አንድ ስምንተኛ። ይሄ ሸመቱት። እሺ አባት ልጅ ካለ አንድ ስድስተኛ፣ ልጅ ከሌለ አሳቢ ጠቅላይ እናት ልጅ ካለ አንድ ስድስተኛ ልጅ ከሌለ አንድ ሶስተኛ ተባባን አይደል ሴት ልጆች ወንድም ከሌላቸው አንድ ከሆነች እ ግማሽ አሁን ቀራ ነው እኮ ማንም ከሌለ ወንድም ከሌላት ግማሽ ትበላለች እ ሁለት ከሆኑ ሁለት ልጆች ከሆኑ ስንት ይበላሉ ሁለት ሶስተኛ ይህን ይህን ያዛችኋል በቃ አሁን ልጠይቃችሁ ጥያቄ አንድ ሰው ሞተ እናቱንና አንድ ወንድ ልጅ ትቶ እስኪ ማንን ያካፍለው እህ ለእናት ለእናት አንድ ስድስተኛ ልጅ ስላለ ማለት ነው ጎበዞች ለእናት አንድ ስድስተኛ አንሰጥና አምስቱን ማን ይጠቀልላል? ወንድ ልጅ። አንድ ሰው ሞተ፣ እናቱንና አንድ ወንድ ልጅ አንድ ሴት ልጅ ስጡ። እስኪያከፋፍሉ እናት አንድ ስድስተኛ በላች። የቀረውን የቀረውን የቀረውን የቀረውን ሁለት ሶስተኛ ለማን እንሰጣለን? ለወንድ እ አንድ ሶስተኛውን ለሴት ምን አድርገን ወንዱ ሁለት ዕጣ ነው የሚበላው ይሄ ማለት ነው። ወንዱ ሁለት እጅ ስለሚበላ ለሴት አንድ እንሰጣታለን፣ ለሱ ሁለት እጅ ነው እንሰጣለን። ለማንኛውም ሂሳቡም ስንቱም ካላችሁ አባዝትና ይወጣል። እሺ ተግባብተናል። እሺ ሰውየው ሞተ። ሚስቱንና አንድ ሴት ልጅ ትቶ አቤት ምን ልታደርጉት ነው? እ አንድ ስምንተኛ ለሚስት እ ለልጅ ግማሽ ነው። ለልጅ ለልጅ ግማሽ ትክክል ናቸው። የቀረው አለ አይደል? የቀረው ወንድ ልጅ ያለ የለ ከሌለ እነሱ ናቸው የሚወርሱ። እዛው ነው የሚመለሰው። እዛው ይጨርሱታል እየተቀባበሉ። ይሄ አፎት ይባላል። ወንድ ልጅ የለም። እሺ አንድ ሰው ሞተ። እናቱን አባቱን ሚስቱን ትቶ Böyle. እስኪ ያከፋፍሉ። አንድ ሰው ሞተ፣ እናቱን አባቱን እና ሚስቱን ብቻ ትቶ ልጅ አልወለድም ሚስት አንድ አራተኛ ምን ስለሌለ ማሻአላህ አላህ ይጀዛከው እሺ እናት አንድ ሶስተኛ ለምን ልጅ ስለሌለ አባት ጠቅላይ ነው። ኢንሻአላህ። እሺ ከስንት እናድርገው ንብረቱን? አንድ ሶስተኛ የሚገኘው ቁጥርና አንድ አራተኛ የሚገኘው መፈለግ ነው። ከአስራ ሁለት ከአስራ ሁለት ስንት ትወስዳለች እናት? ከአስራ ሁለት ሺህ ስንት ትወስዳለች? አራት ሺህ ትወስዳለች እናት ማለት ነው። ሚስት ስንት ትወስዳለች? ሶስት ሺህ ስንት ይቀራል? አምስት ቀረ አይደል? አምስት ማን ይጠቀልላል? አባት። በቃ እንደዚህ እያደረጋችሁ እኮ ማወራረስ ነው። አሁን ቀላል ገንዘብ ለማከፋፈል እሺ وعن عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم ነብዩ አለይሂ ሰላቱ ወሰላም ምን ይላሉ? ላ የተዋረሱ አይወራረሱም። አህሉል ሚለተይን የሁለት መንገድ ባለቤቶች አይወራረሱም ብለዋል። አህሉል ሚለተይን የሁለት የተለያዩ ጎዳና ተከታዮች አይወራረሱም። ላ የተዋረሱ አህሉል ሚለተይን ሁለት የተለያዩ ጎዳናዎችና አካሄዶችን ሃይማኖቶችን የሚከተሉ ሰዎች አይወራረሱም። ለሌሎችም ሁክም ነው። አይሁድ፣ ነሷራ፣ ቡድሂዝም እነሱ ራሱ እርስ በርሳቸው አይወራረሱም። ይቅርና በይነል ሙስሊም ወልኩፋር ካፊርና ሙስሊምማ አልሙስሊሙ ላ የሪሱ ልካፊራ ወልካፊሩ ላ የሪሱ ልሙስሊማ ሰምተናል። رواه أحمد والأربعة إلا الترمذي وأخرجه الحاكم بلفظ أسامة وروى النسائي حديث أسامة بهذا اللفظ جذبه هذا أه؟ من سلمت بيهم እና ምን ይደረግ? አይወርስም። ሸርዓን በሸሪዓ አይደለም። የአጋጣሚ እነሱ አብሮ የአባቱ ንብረትን ይካፈል ብለው ከሰጡት ይሱ ግን በሸሪዓ ከሱ ሸሪዓ ፍርድ ቤት ቢከስ ሙስሊም ካፊርን አይወርስም። ይሄ ነው ሁክሙ። ግን ከሰጡት ሊያስወርሱት ይችላሉ። እኛ ጋር እኮ በዛ አይደለም። ሀታ ራሱ ይህንን ፈራኢድን ተከትሎ እኮ አይደለም ውርስ የሚሰጠው። እዛ አብሮ ያሳደጉት ራሱ የሌላ ልጅ ከሆነ ራሱ ይወርዳል። አብሮ ያደገ ከሆነ እዛ ነበር ይዛል። በዛ አይሰራም። ግን በሸሪዓ ቢከስ አባት እናቶች ካፍሮች ነበሩ፣ እኔ እስላምን ተቀብዬ ነው አባቴ ሞቷል ውርስ ልውረስ ወይ ብሎ ቢጠይቅ ሸሪዓዊ እንትን አይደለትም። የአጋጣሚ አብሮ ያፈራው ንብረት ካለ የራሱን ሊወስድ ይችላል እንጂ በውርስ ከሶ ሊቀበል አይችልም። ይሄን ጠየቀኝ አሚን وعن عمران ابن حسين رضي الله تعالى عنه قال جاء رجل الى النبي صلى الله عليه وسلم فقال አንድ ሰው ወደ ነብዩ መጣና እንዲህ አላቸው፣ እነብኒ ልጄ አላቸው፣ እነ እብነ ብኒ የልጅ ልጅ አለ ማተ ሞተ የልጅ ልጅ ሞተ ሀያት ነው ማለት ነው እሱ እነ እብነ እብን እብንና ቢንት ይለያያል بنت ለሴት ነው ابن ለወንድ ነው እነ እብነ እብን የወንድ ልጅ ወንድ ልጅ مات ሞተ ሰማሊ ለኔ ይገባኛል ሰማሊ ምን ያክል ነው ያለኝ የሚራቲ ከሱ እንዴት ነው የምወርሰው አለና ጠየቃቸው የልጁ ልጅ ነው የሞተው ፈቃለ ለከሱዱ አንድ ስድስተኛ አሉ ፈለማ ወልየ ደዓሁ ከሄደ በኋላ ጠሩ። ሴት ልጅ አለ ተብሏል ሱራው ሴት ልጆች አሉ ሰውዬው እንትን ጠያቂው ምን ምንድን ነው ልጄ የልጄ ልጅ ሞተ ሁለት ሴት ልጅ ትቶና እኔን ትቶ ብሎ ነው የጠየቃቸው እንጂ እኔን ብቻ ትቶ ሞተ ቢባል ኖሮ ምን ያደርግ ነበር? ጠቅሎ ነው የሚወስደው አሳቢ ነው። ምክንያቱም አሳቢዎች እነማን ናቸው? ኢብንና የነሱ ልጆች አባትና የእሱ አባት አባቶች ይቀጥላሉ ወደ ላይ ወንድምና የወንድም ልጆች አጎትና የአጎት ልጆችና ሙዕቲቅ አተቀ ወይም ደግሞ ነፃ መልቀቅ ባሪያ ያ ሰው ይጠቀልላል። በዚህ ነው አሳቢነት فليس للنساء አሰባ ለነፍሲ እነ ብነ ብኒ የልጅ ልጅ ማተ ሞተ ሰማሪን የሚራሲ አባቱ የለም ማለት ነው። የልጁ ልጅ ሲሞት አባቱ ቢኖር ኖሮ አያት መጥቶ አይጠይቅም። ምክንያቱም አባት ይዘጋዋል ቅርብ ስለሆነ ማለት ነው። ከታችም ቅርብ ከላይም ቅርብ ከጎን ቅርብ አለ አይደል? ዙሪያውን ሐዋሾችን ይዘጋሉ። ዙሪያውን ያሉትን ማለት ነው። ከታች ያለው ልጅ ከሱ በታች ያሉትን ሙሉን ይዘጋቸዋል። አባት ከሱ በላይ ያሉትን ይዘጋል። ከጎን ቅርብ የሆነ ወንድም ለምሳሌ በአባትና በእናት የሚገናኝ ከሆነ ሸቂቅ የሆነ ወንድም እዚህ ግማሾቹን ሊያስቀራቸው ይችላል። የእሱ ልጆች ያስቀራል። በአባት እና አጎት ይቀራሉ፣ የአጎት ልጆች ይቀራሉ። እነዚህ እነዚህ አይወስድ ይዘጋል ማለት ነው። ዙሪያው ዘጋለ ሀይ እነ ብነ ልጅ ማተ ሞተ ሰማኒ ሚሚራሲ ከውርሱ እንዴት ነው የሚገባኝ አለችው። ፈቃለ ለከሱዱ አንድ ስድስተኛ አላ ረሱል አለይሂ ሰላቱ ወሰለም ፈለማ ወለ ሲሄድ ዳዓ ጠሩት። ፈቃለ ለከሱዱን አኻ ሌላም ስዱስ አለ አሉ። ፈለማ ወለ አሁንም ሲሄድ ዳዓሁ ጠሩት። ፈቃለ እነ ሱዱስ አልአኸር ይቺኛይቱ ስዱስ ጡዕመቱን ጉርሻ አሉ። ይቺኛይቱ ስዱስ የመጨረሻ ስዱስ ያልኩ ጉርሻ አሉት ነብዩ አለይሂ ሰላቱ ወሰለም። አይ ዚያዳ ተጨማሪ ናት ማለት ነው። ስለዚህ ምን ተደርጓል? ዙልፈርድ ቢሆንና ሁለት አይነት አወራረስ ነው ያለው። አንድ ሰው በሁለት አይነት ይወጣል ይህን አያት ይመስል አጋጥሞታል። ምን የልጁ ልጅ ሲሞት ሁለት የልጆችን ልጆችን ትቶ ነው ይሞት። ሁለት የልጅ ልጅ ከሞተ አፋቢም ሆኖ ይመጣል፣ ዙልፈርድም ሆኖ ይመጣል። ይሄ ሰውዬ ምን ምን አይነት ማለት ነው? ዙልፈርድ ሆኖ ይመጣል። ለሟች ሁለት ልጅ ካለው ልጅ ካለው አባት አንድ ስድስተኛ ነው የሚወርሰው። ከተረፈ ገንዘቡ ደግሞ አሁንም ቅርብ የሆኑ ወንዶች ናቸው የሚፈልጉት። ማን እሱ ነው ያለው። ሌላ ጠቅላይ የለም። ወይ በአባት በኩል የወጣ ሀረግ ነው፣ ወይ በልጆች በኩል ወደ ታች የወረደ ሀረግ ነው፣ ወይ በወንድም ባጎት በኩል ያለ ሀረግ ነበር ጠቅላይ። ስለዚህ ሲታይ ከላይም የለም፣ ከታችም የለም፣ ከጎንም የለም፣ ከጎንም የለም። ማን ብቻ ነው ያለው? ይሄው አያት ነው። አንድ ስድስተኛ ወስዷል። የቀረውንም ውሰድ ይባላል። ሁለት ልጆች ስለተሆነ እሺ፣ ሰውየው ሞተ። ልንገራችሁ፣ ሰውየው ሞተ። ሁለት ልጅ ትቶና አያቱን ትቶ ይሄን እንትን አወራል ሁለት ልጆች አሉ። ምንድነው እንዴት ነው የሚበሉት? እ የንብረቱን ሁለት ሶስተኛ ይወስዳሉ። እ ያ ማለት ስድስት ቦታ ይተነፈናል። አንድ ስድስተኛ የሚበላ ስላለ ማን አያት አንድ ስድስተኛ ስለሚበላ ስለዚህ ስድስት እናደርገውና ሶስቱን ይወስድ እንትን አራቱን ይወስዳል። ሁለት ይቀራል እ አንዷን አንድ ስድስተኛ ብሎ ይወስዳል። በአንድ ስድስተኛ ነት አይደል? ስንት ቀረች? አንድ ቀረች። አንዷን ደግሞ ጡዕማ በልቼ አስዋዲና ጠቅላይ ስለሆንክ ሌላ ስለሌለ ሲል ደግሞ ጠቅል ተብሎ ይሰጣል። ሁለት ጊዜ ይወስዳል ማለት ነው። አያት ወንድ ልጅ እንዳይኖር ዱዓ ያደርጋል ማለት ነው። በተዘዋዋሪ ነው። አይ ማለት ያደርጋል ለዚህ ያደርጋል ማለት አይደለም። ይህ አይነት ግብግብ አለ መካከል ላይ ውርስ ላይ ሸሪዓ የገባው እኮ ወዲያውኑ ያውቀዋል። እከሌ ከሞተ ይሄ ይደርሰኛል ይላል። ፈቃለ ለከሱዱን ምን አለ ፈቃለ ለከሱዱት አንድ ስድስተኛ ነው ፈለማ ወላ ፈለማ ወለ ጀርባውን ሰዳ አውጠሩት ፈቃለ ለከሱዱትን አፈር ሌላም አንድ ስድስተኛ ላሉ ፈለማ ወለ ዳአ ጠሩትና ፈቃል እነ ሱዱስ አልአኸር ሌላኛው ሱዱስ ጧዕማ ጧዕማ ነው አሉት ነብዩ አለይሂ ሰላቱ ወሰላም። ጧዕማ ማለት ምንድነው? ጉርሻ ነው። ረዋሁ አህመድ ወል አርባ ሷሁ ትርሚዚ ወሆ ምን ሪዋየት አልሐሰን አልበስሪ ነው። አን ዕምራን ወቂለ ኢነሁ ለም ይስማ ምን وعن ابن بريدة رضي الله تعالى عنه عن أبيه أن النبي صلى الله عليه وسلم جعل للجدة السدس لا تند سدستኛ አድርገውላታል إذا لم يكن دونها أم እናት ከሌለች እናት ከሌለች እናት ካለችማ አያት አትመጣም ትዘጋለች። ቅርብ የሆነ እያለ እሷ አትመጣም። ለእናት አንድ ስድስተኛ ትወርሻለች ብለዋታል። ምን ከሌለ ኢዛ ለም የኩን ዱነሃ ከእሷ ቀረብ ያለ ኡም ከሌለ እናት ከሌለ ለምሳሌ እናት አለች፣ የእናት እናት አለች፣ የእናት እናት እናት አለች፣ የእናት እናት እናት እናት አለች ከዚህ ውስጥ ቅርብ የሆነው እናት ካለች ሶስቱም ይቀራሉ። የእናት እናት እያለች የእናት እናት እናት አትመጣም። ቅርብ የሆነ ይቀደማል ማለት ነው። አንድ ስድስተኛ ወርሳሉ ለምንትን ልጅ ካለው ማለት رواه أبو داود والنسائي وصححه ابن خزيمة وابن الجارود وقواه ابن عابي وعن المقداد بن معدي كريم رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል ማለት አጠር አድርጎ ነው ሐዲሱ ራሱ ቡሉግ ያመጣው ባጭሩ ነው ብዛት የፈራኢድ እንትን ውስጥ ጠለቅ ብሎ አልገባበትም አልገቡም። ላይ ላይ ነው ነካ ነካ ያደረጉት። ምን ታነቡታለህ? ቀላል ነው አይደል? ቀላል ነው አይከብድም። አንድ ሁለት ትሪሳላ አንብቡ። በቃ አንድ ሪሳላ ካነበባችሁ ሁሉም ነገር ይገባችኋል። ቀላል ነው። በቃ በጣም ቀላል ራሱ አልፈራኢድ የሚል አንዳንድ ኪታብ ተስኒፍም አድርገዋል ዑለማዎች ቃል ቃለ ረሱሉላህ ሰለላሁ ዐለይሂ ወሰለም ነብዩ ዐለይሂ ሰላቱ ወሰላም እንዲህ ብለዋል። አልኻል የእናት ወንድም ዋሪሱ መን ለሰው ወራሽ ነው። ለዋሪሰ ለው ወራሽ ለሌለው አካል ወራሽ ነው። አይወርስም ዘውል አርሐም ነው ተብሎ ነበር። ولكن هذا الحديث صحيح ይወርሳል። አልኻል ዋሪሱ መን ላ ዋሪሰ ለው ወራሽ ለሌለው አካል የእናት ወንድም ይወርሳል። የእናት ወንድም ዘውል አርሐም ነው፣ ራቅ ይላል። የአባት ወንድም ይወርሳል። የእናት ወንድም ግን አይመጣም ዘውል አርሐም ስለሆነ ወላኪን ወራሽ ከሌለ እነዚህ የአባት ወንድም የሚባሉት እናት አባት ልጆች የልጅ ልጅ ምን የሚባለው ነገር ከሌለ ይመጣና ይወርሳል ወራሽ ላጣ ማለት ነው ይወርሳል أخرجه أحمد والأربعة في والترمذي وحسنه أبو زرعة الرازي وصححه الحاكم وابن حبان تقبل زين ايش وعن ابي امامه بن سهل قال كتب معي عمر رضي الله تعالى عنه إلى أبي عبيدة أبا أمامة بن سهل من يلالو اسمه سعد وكلا سعد آه، معروف بكنيته وأبو أمامة بن سهل بن حني بن حنيف بن بالي وقال ابن ابن واهب الأنصاري الأوفي المدني معدود في الصحابة يتوصل له رؤية دون السماء قال كتب معي عمر رضي الله تعالى عنه عمر نيجات تبدأ بأفو إن أتي زولاكني لا أبي عبيدة ودع أبي عبيدة جرد أبي أتي زولاكني لا لا أبي عبيدة أبا عبيدة عن ابن عبد الله ابن الجراح بلال ابن هلال القرشي الكريم ቁረይሻዊ ነው ሲሪጂ ነው አባ ዑበይደተ አልጀራ አሐዱል ዐሸረቲ ልሙበሸራ ብልጀና ጀነት ከተመሰከረላቸው ከአስሩ ሰዎች ውስጥ አንዱ ነው أسلم قديما ቀደም ብሎ ነው እስላምን የተቀበለ ወሀጀረ ኢላ ኢለል ሐበሻ አልሂጅረተ አሳኒያ በሁለተኛው ወደ ኢትዮጵያ ስደት በመጡ ጊዜ ሰዎች መጥቶ ነበር شهد بدرا በድር ላይ ተሳትፏል والمشاهد كلها ሁሉም ላይ ተሳትፏል وأخرج يوم أحد الحلقتين اللتين دخلتا في وجنة رسول الله وأخرج يوم أحد የኡሁድ ዘመቻ ጊዜ ያወጣው የነቀለው እሱ ነው። አልሐለቀተይን ለተይን ደኸለታ ፊ ወጅነተይን ነቢ ሰለላሁ ዐለይሂ ወሰለም የነብዩ ሰውነት ግንባራቸው ላይ የገቡትን ሁለት ቀለበቶችን መንጥቆ ቢጢ ባፉ ያወጣቸው እሱ ነው። ፈወቃ አሰንየታ ሁለት ጥርሶቹ በተከታታይ ረገፉ ከነብዩ ላይ ሲነቅልላቸው ካደ ጁንደል ሙስሊሚን ካደ ጁንደል ሙስሊሚን ሲፎቶ ሻም شام تكفت النازل بسجن يبجزي شمارا ينبرو السنو شوف يسيط أغني عموات بعموات ورشين من يموتوا بعد ثلاث من تنو أمة هجرة يهم ساعة من أمة هنو مالس أبا عبيدة بن الجرة عنينو عنينو هذه الأمة بالوقت سلزي عمر أبا أمامة بن سهل من إلال عمر دبدابي أفنى لا أبا عبيدة عندي يهن دبدابي إذا كدالي رضي الله تعالى أن رسول الله صلى الله عليه وسلم قال يا الله ملاك سنين دبلي وقال لي لا دبدابي አላሁ ወረሱሉ አላህና መላክተኛው መውላ ኃላፊዎች ጠቅላዮች ናቸው። መላ መውላ ለሁ ወራሽና ጠቅላይ ለሌለው አካል የሚለውን አፈልህ ጽፎ አሲዞ ደብዳቤውን ወደ አባ ዑበይዳ ላከኝ እያለ ነው። አባ ኡማማ ተመልሰሃል። ግልጽ ነው አይደል? ማንም ወራሽ የሌለው አካል ገንዘቡ የት ይገባል ማለት ነው? በይተል ማል ይገባል ማለት ነው። ጠቅላዮች ናቸው። አላሁ ወረሱሉሁ መውላ ኃላፊና ጠቅላይ ናቸው። መላ መውላ ለሁ ጠቅላይ ለሌለው ወልቃል አጎት የእናት ወንድም ኻል ኻለት ከሆነ የእናት እህት አም የአባት ወንድም አመት የአባት እህት ነው። ዋሪሱ መላ ዋሪሰላ የሹማ ምን ይለያያል መሰለኝ። የአባት ወንድም ምንድን ነው የሚባለው? አጎት። የእናት ወንድም እ ይለያያል። በአማርኛ ይጠባል። በኦሮምኛ ነው መሰለኝ በኦሮምኛ ነበር ሲያቀሩኝ የነበረው። የእናት ወንድም ምን ነበር? የእናት ወንድም የሹማ እ የሱማ የአባት ወንድም የሱማ የእናት ወንድም የእናት ወንድም የሱማ የአባት ወንድም ወስያ አቤራ አቤራ የሱማና አቤራ ማለት ነው። ይሄ አቤራ ነው። ወልካሉ የእናት ወንድም አቤራ የሱማ ዋሪሱ መላ ዋሪሰ ለህ ወራሽ ለሌለው ወራሽ ነው ማለት ነው። ረዋሁ አሕመድ ወልአርባዕቱ ሲዋ አቢ ዳውድ ወሐሰነ ትርሚዚ ወሰሐ ኢብኑ ሒባን وعن جابر رضي الله تعالى عنه عن النبي صلى الله عليه وسلم ሁለቱም አጎት አጎትን የሚለው በአማርኛ ነው። ቃል إذا استحل المولود አንድ የተወለደ ህፃን ድምፅ ካሰማ ወሪሰ ይወርሳል። ድምፅ ካሰማ ይወርሳል። እ ድምፅ አይ ይገባኛል ካለ አይደለም ካነጠሰ፣ በረጅሙ ከተነፈሰ፣ ካለቀሰ፣ ከጮኸ ሲወለድ ይወርሳል ይወርሳል። ከዛም በኋላ ቢሞት ሞርሶ ነው የሚሞተው ማለት ነው። ድምፅ ካሰማ አነጠሰውና ሞተ። አባቱ ካሁን በፊት ተረግዞ ሞተ ሊሆን ይችላል። አባቱ የተረገዘ እኮ ጽንስ እኮ ይወርሳል። ጽንስ እናቱ ማህፀን ውስጥ ያለ ጽንስ አባቱ ቢሞት እያለ ይወርሳል። ገንዘቡ ራሱ ወራሾቹ ትግስት ካላችሁ እስከሚወለድ ጠብቁ፣ ወንዱን ሴት አይታወቅምና። ምክንያቱም ሴት ሲሆንና ወንድ ሲሆን አወራረሱ ይለያያልና ይባላሉ። አንጠብቅም ካሉ ሂሳቡ የሚሰራው በምንድን ነው? በወንድ እንደውም በመንታ ይሰራል ነው ያሉት። ለጥንቃቄ ነው ያሉ እኩል ማከፋፈል የለም በሸሪዓው አብረው ሰጥተዋል፣ ጥረት አድርገዋል። ሱቁ ላይ የሆነ ነገር አስተዋጽኦ አላቸው። ንብረቱ ሌላ ነው። ሚስቱም እኮ አንድ ስምንተኛ ተወርሳለች ማለት የንብረቱን እንዳለ አንድ ስምንተኛ ማለት አይደለም። የራሷን ንብረት ከወሰደች በኋላ የባሏን ንብረት ነው አንድ ስምንተኛ ይባላል፣ ወይም አንድ አራተኛ የሚባለው እንጂ አብረው ያፈሩትን ንብረት አንድ ስምንተኛ ትወስዳለች። ሀዛቡ ነው። ይሄማ ዙልም ነው። አይደለም፣ እንደዛ አይደለም። ሸሪዓውም እንደዛ አይደለም ያለው የባሏን ንብረት ከባሏ ንብረት አንድ ስምንተኛ ወይም አንድ አራተኛ ይባላል። ይደስተሃል ለልመውሉዱ አንድ የተወለደ ህፃን ድምጽ ካሰማ ወሪተ ይወርሳል። ሲሞትም ወርሶ ይሞታል። እንደገና እሱን ይወርሱታል ማለት ነው። እህቱ ወንድሙ አሉ አይደል? እንደገና እሱን ይወርሱታል። ምን ምን አልገባችሁም? አልገባ? እሺ ምን ማለት እንደሆነ ታውቃለህ? አንድ ልጅ ተወለደ። አባቱ ሞቷል። ተወለደ የጮኸ ወይም የተወሰነ ያክል እስትንፋሽ አሰማ፣ አነጠፈ የሆነ ነገር አለ። ከዛም በኋላ ሞተ። ወርሶ ነው የሚሞተው ሲሞት። ይህ ህፃን ይወርሳል። አባቱ ካሁን በፊት ሙቶ ከሆነ እንደተጸነሰ ሙቶ ከሆነ ልክ ሙቶ ከተወለደ አይወርስም። ሲሰራ ግን ሂሳቡ የሚሰራው ጽንስ ሆኖ እያለ ይወርሳል ተብሎ ይሰራል። ሲወለድ ሙቶ ከተወለደ አይወርስም፣ ይቀራል ማለት ነው። እንደገና ለነዛው ሰዎች ይከፋፈላል። ግን ሲወልድ ሲወለድ ድምጽ ካሰማ ውርሱ ይጸድቅለታል፣ ይጸናለታል። ከዛም በኋላ ትንሽ ቆይቶ ከደቂቃዎች በኋላ ቢሞትስ ወርሶ ሞተ። የዚህ ልጅ ንብረት እንደገና ለሱ ሌላ ወራሽ ይፈልጋል ማለት ነው። አባቱን የወረሱት ላይ ወርሱት ይችላሉ። የሱ ወንድሞች እህቶች ይመጣሉ። ምክንያቱም ልጅ የለውም። እናቱ ትመጣለች፣ አባቱ ካለ ሊመጣ ይችላል። ተግባባል? በወንድ ታስቦ ሴት ከሆነች በሴት ሂሳብ ይሰጣትና ያንኛው እንደገና ሂሳብ ተሰርቶለት እንደገና ይበተናል። እንደገና ይርሳል። አልገባችሁም? የደስታል ማለት ምንድን ነው? وعن عمرو بن شعيب عن أبيه عن جده رضي الله تعالى عنه قال قال رسول الله صلى الله عليه وسلم نبي عليه الصلاة والسلام እንዲህ ብለዋል ليس للقاتل ለገዳይ የለውም من الميراث ከውርስ ሸይኡን ምንም ድርሻ የለውም ገዳይ ገዳይ ምንም ድርሻ የለውም ይህንን በምንም አይነት መልኩ ይሙት ገዳይ ሟችን አይወርሰውም ገዳይ በምንም አይነት መልኩ ይግደል። እና ኢማሙ ሻፊዒያ በምንም አይነት ሀታ ራሱ ተኝተው ድንገት ቢወጣበትና ቢሞት አይወርሰውም። ማለት ቢወድቅበት ወድቆበት ሰውዬ እታች ልጁ ተኝቷል። አባት አልጋ ላይ ተኝቷል። ካልጋው ላይ ወድቆ ልጁ ቢሞት አባት ከአልጋ ላይ ወድቆ ልጁ ላይ ቢወድ ቢወድቅበትና ልጁ ቢሞት ልጁን አይወርስም አባት ገዳይ ነው። ኢማሙ ሻፊዒ በምንም አይነት ምን ሲሆን ብቻ ይግደለው። ሀታ የጭሷት ጭሷት እንትን ገላድ ቢሆን እንኳን አጋጣሚ ነው ያለው። ገላድ ቢሆን ለምሳሌ ሰው የገደለን ገዳይ ከሆነ ቃዲ ያቆመው አንተ ገዳይን ግደል ተብሎ የተቆመ በዚህ ስራ ላይ እንትን ያለ እንኳ ቢሆን አባቱ ሰው ገሎ ቢመጣና ገዳይ ስለሆነ እሱ ቢገለው ምን አለበት አይወርሰው በዚህ እንኳ አይወርሰው ምናምን ወላ እነ ኢማሙ ማሊክ ደግሞ አአ እንትን አምደን ከገደለው ብቻ ነው የማይወርሰው ሆን ብሎ ከገደለው በሚገል ነገር በስተት ቢገለው በሌላ ነገር ቢገለው ችግር የለም ይወርሳል ኢማሙ አህመድ እንትን ብቻ እንዳይሆን ያሉት አውቁ እንዳይገለው ብቻ ቂፋፍ የሚያስወጅብ ዲያ የሚያስወጅብ ነገር ብቻ እንዳይሆንበት እና የመሳሰሉት እነዛ እንዳይሆኑበት እንጂ ቢገለውም እንኳ በማያስጠይቅ ነገር ችግር የለም ይወርሰዋል ብለዋል። ዳሁል አቅረብ ያሉትም ይሄንኛው ነው ራጂህ የሚያደርግ ለይሰ ልልቃቲል ሐዲሱን በኢጥላቅ ካየ ነው ለገዳይ የለውም ሚነል ሚራስ ውርስ ሸይኡን ከገደለው አካል በምንም አይነት መልኩ አይወርስም። ግልጽ ነው ማለት ነው። ራሁን ነሳኢ ወዳረ ቁጥሪ ወቀዋሁ ብን አብዱልበር ወአለሁ ነሳኢ ወሷቡ ወቅቱ አላ አምር ላይ ወማለት وعن عمر بن الخطاب رضي الله تعالى عنه قال سمعت رسول الله صلى الله عليه وسلم يقول نبي عليه الصلاة والسلام عندي سلو سمعت ما أحرز الوالد ما أحرز الوالد ወላጅ ወላጆች የጠቀለሉት ያካበቱት ገንዘብ አውል ወለዱ ወይ ልጅ ያካበተው ንብረት ፈሆደ አሶበቲ ለጠቅላዩ መንካን ፈሆደ አሶበቲ መንካን ለአሳቢዎቹ ይሆናል ማለት ነው። አባት የሰበሰበው ንብረት ወይ ልጆች የሰበሰቡት ንብረት ፈሆ ሊዓሶበቲ መንካን ለአሳቢዎች ነው የሚሆነው ይላሉ። አሳቢዎች ይሄ አምር ብን ልአስ የሚባለው አንድ ሴት አገባና ሶስት ልጆች ወለደላት፣ ሞተች። እሷ ስትሞት እንዳለ ንብረቱን ጠቅልለው ልጆቹ ወሰዱ እና የባሪያዋም ነበረ የባሪያዋንም ወላ እነሱ ወረሱ ልጆቹ ማለት ነው። እነሱ እንደሄዱ ሶስቱም የሆነ ቦታ ላይ በአደጋ ሞቱ። ከዛም በኋላ ይህንን ንብረት ለማን ተፈረደ? ለአምር ብኑ አልዓስ አንተ ተጠቀልላለህ አለ። ለምን ማአህረዘል ዋሊዱ ወላጅ የሰበሰበው ንብረት አውል ወለዱ ወይ ልጅ የሰበሰበው ንብረት ከሆነ አሶበቲ ለአሷቢ ነው የሚሆነው መንካን በሱ በሞተበት ጊዜ አሷቢ ለሆነ አካል ነው የሚሰጠው። ስለዚህ ለሱ ሰጥቶ ያጋጣል። ማምር ብን ልዓስ ተፈረደለት ማለት ነው። ረዋሁ አቡ ዳውድ ወነሳኢ ወብኑ ማጀ ወሶሐ ብኑ መዲኒ ወብኑ ዓብድልበር ወላእም እንደዛው ማን አይ እሱ ልጁ የጠቀለለውን ወራሽ ነው የሚወስደው ማለት ልጅ የጠቀለለው ልጅ አከማቸውን ንብረት ማን ነው የሚጠቀልለዋል? ለአሶበቲ ለአሷቢ ነው የሚሆነው። ለአሷቢ ማለት ምን ማለት ነው አልኳችሁ? ጠቅላይ ማለት ነው። ጠቅላይ እዚህ ደግሞ ያለው ለእነዚህ ልጆች ማን ብቻ ነው? አባታቸው ነው ያለው አባት ጠቅሎ ወሰደ ማለት ነው። አባት የሰበሰበውን ማንም ይወስደው ልጅ ወንድ ልጅ ብቻ ካለ ወንድ ልጅ የሰበሰበው ማን ይወስደው? ወይ ልጆች የሰበሰቡትን ማን ይወስዳል? ሴትም ልጅ ወንድ ልጅ አባት ይጠቀልላል። ማአህረዘል ዋሊድ አዊል ወለድ ልጅ ያከማቸውን ንብረት ወይንም ወላጅ ያከማቸውን ንብረት ፈወለ አሶበቴል አሳቢ ነው የሚሆነው መንካን በዛ በጊዜው በእሱ በሞተበት ጊዜ ላሉት አሳቢዎች ነው የሚሆነው ዙልፈርድም ካለ ከዙልፈርድ በኋላ ነው አሳቢዎች የሚወጡት። ችግር የለም ማከፋፈል እኮ ነው። ምንም አያስቸግርም። ዙልፈርድ ካለ ማለት ነው በፈርድ የሚገባው ካለ እና ወላኡንም እንደዛው ነው። ወላኡ መውረስ የሚችሉትን ነገር ይወርሳል። ረዋሁ አቡ ዳውድ ወነሳኢ ወብኑ ማጀ ወኢብኑ አልመዲኒ ወብኑ አብድላህ እና ወላ ትናንት ባለፈው ወላ እንቀርተናል አይደል? አንድ ሰው አንድን ሰው ነፃ ካወጣው አንድን ባሪያ ነፃ ቢያወጣው ያንን ባሪያ ነፃ ሆኗል። ወላኡ የማን ነው? ሙዕቲቁ ነው አይደል? እነመ ልወላኡ ሊመን አዕተቅ ነው አይደል ያሏት ለአይሻ ነብዩ አለይሂ ሰላቱ ወሰላም። ስለዚህ ይህን ሰው ይህን ነፃ የወጣ ሰው ማን ነው የሚወርሰው? የራሱ ዘሮች ናቸው የሚወርሱት። እነሱ ምንም ከሌሉ ዘሩ ከሌለ ማን ይወርሰዋል? ነፃ ያወጣው አካል ነው የሚወርሰው። ነፃ ያወጣው ደግሞ ከለለ ነፃ ያወጣውን የሚጠቀልል ማለት ነው። ለምሳሌ ከእናታቸው ላይ እነዚህ ሶስት ልጆች ወላእን ነፃ የለቀቀችውን ባሪያ ወራሶች እነሱ ስለሆኑ ጠቀለሉና ወሰዱ። እነሱ ወሰዱ። እነሱ ሲሞቱ ደግሞ ከነሱ ላይ ማን ይወስዳል? አባት ማለት ነው። ከወላ እምራሱ እንደዛው ነው በወላ وعن عبد الله بن عمر رضي الله تعالى عنهما قال قال رسول الله صلى الله عليه وسلم الولاء ብለዋል አልወላኡ ነፃ መልቀቅ ወይንም ባሮችን ነፃ ማውጣት ሉህመቱን የስጋ ቁራጭ ነው ከሉህመት ነሰብ እንደ ዘር ስጋ ነው ብለዋል በቃ የተያያዘ ነው ላዩባ አይሸጥምም ወላ ወላ ዩሀብ አይሰጥምም ሌላን ትወርስበታለህ እንጂ አትሸጠውም አትሰጠውም ትወርስበታለህ ሌላ ምንም ነገር የለም ይሄ ባሪያ ከሞተ ወላእነት ስላለች አንተ ትወርሰዋለህ ትወራረስበታለህ ከሌላ ከትውልድ ወደ ትውልድ ይሸጋገራል የሰውየው እንትን እንጂ ሰውየው አይሰጥም አይሰጥም ወላእንም ራሱ አትሰጥም رواه الحاكم من طريق الشافعي عن محمد بن الحسن عن ابي يوسف وصعب بن حبان عن له البيهقي وعن ابي قلابه عن انس رضي الله تعالى عنه قال عن ابي قلابه ابو قلابه اسمه عبد الله بن زيد بن عامر او عامر الجرمي البصري تابعي جليل ثقة فاضل በስርይ ነው በአስራዊ ነው ታቢዒ ነው ታላቅ ታቢዒ ነው ፊቃ ታማኝ ነው ፋድል ነው ከፊር አልኢርሳን من رجال الستة ከስድስቱ ከኩቱበ ሲታ ሰዎች ውስጥ አንዱ ነው ማተ ቢሻም ሐሪበን من القضاء سنة 40 أو 60 أو 70 و100 መቶ ሰባት መቶ ስድስት ወይ መቶ አራት ከተፈረደበት ፍርድ አምልጦ ሻም ላይ ነው የሞተው ይላል عن أبي قلابة عن أنس رضي الله تعالى عنه قال رسول الله صلى الله عليه وسلم ነብዩ عليه الصلاة والسلام ይላሉ أفرضكم አፍረባችሁ ስለ فرائض በጣም ጥልቅ እውቀት ያለው ዘይድ ብኑ ሳቢት ነው ብለዋል ነብዩ عليه الصلاة والسلام። أفرضكم ከእናንተ ውስጥ فرائض ን በጣም ብቃት ያለው እውቀት ያለው ዘይድ ብኑ ሳቢት ነው አሉ ነብዩ عليه الصلاة والسلام። ራሱ فرائض በጣም ውስብስብ አለው፣ በጣም ውስብስብ ነው። مسألة الأكدرية ምናምን የሚባል አለ ራሱ ሴቴህ ላይ በጣም እንትን የሚል የሚያጨቃጭቃል በ تقدير ማለት ነው ፈራኢዱ ውስጥ ዲፕሊ ስትገቡ በጥልቀት ስትገቡበት ታውቁታላችሁ። እና አፍረዱኩም ይላሉ አፍረዱኩም ከእናንተ ውስጥ ስለ ፈራኢድ ጥልቅ እውቀት ያለው ዘይድ ብኑ ሳቢት ነው ብለዋል። ዘይድ ብኑ ሳቢት الذي كتب القرآن في زمن أبي بكر ቁርአን ሐፊዝም ነው። ቁርአንን የጻፈው አንዱ እሱ ነው። ሚን ከተበቱል ወህይ ወህይ ከጻፉትም ውስጥ አንዱ ዘይድ ብኑ ሳቢት ነው። እነ አቡ እነ ዑመር ሶስት ጊዜ ምናምን መዲና ላይ ተክቶታል። ዑስማንም የተኩት ነበር መዲና ላይ። በጣም ታዋቂ ሰው ነው ይሄ ሰይድ ኢብኑ ሳቢት ማለት ነው። ነብዩ عليه الصلاة والسلام ምን ብለዋል? አርሐሙኩም ቢኡመቲ ለኡመቶቼ እጅግ አዛኙ አቡበክር ስዲቅ አሉ። አቡበክር ስዲቅ ነው። وأشد الناس في الدين ዲን ላይ ደግሞ በጣም ጥንካሬ ያለውና ጠንካራው ሰው ዑመር ዑመር ኢብኑ ኸጣብ ነው አሉ። ወአዕለሙኩም ቢልሐላል ወልሐራም حلالنا حرام الجيك بتلك أتيم يوم قودكم بتعام أواجه معاذ بن الجبل نوال النبي عليه الصلاة والسلام وأفرضكم وأفرضكم سنة فرد دقمو سنة رئيس سنة ورش تلك أوقة يالله زيد من سعدي نوال وآمنوا هذه الأمة أبا عبيدة بن الجراح نوال النبي عليه الصلاة والسلام الناس على لك إنسان الله الذي هنا زيد بن الحارث تكفل وليه دكتور الشافعي إمام الشافعي امام الشافعي مزار ይሄ ዝና ይህ ማዕረግ ስለተሰጠው ነብዩ ምስክርነታቸውን ስለሰጡ ለዘይድ ብን ሳቢት ሌሎች ሰሐቢዎች ከዘገቡት ይልቅ ዘይድ ብን ሳቢት የዘገበውን በጣም ይከተላሉ። ኢማሙ ሻፊዒ መዛሃባቸው በዚህ ላይ የተመሰረተ ነው። ዘይድ ብን ሳቢት የሞተለት አቡ ሁረይራ ማተ ሐብሩ ሀዚህ ልኡማ ወአርጁ አየኩነ ብን አባስ ኸለፈን ለሁ አሉ። የዚች ኡማ ታላቁ አሊም ብቁ አሊም ሞተ። ዛሬ ሞተ እብነ አባስ ምትክ ይሆናሉ ብዬ አስባለሁ። እሳቸው ይተኩታል ብዬ ተስፋ አደርጋለሁ አሉ። ወቃለ አብደላህ ብን ዑመር ማተ አሊሙል መዲና መዲነተል ሙነወራ ውስጥ ታዋቂው አሊም ዛሬ ሞተ። ዘይድ ብን ሳቢት በሞተ ጊዜ አብደላህ ብን ዑመር أخرجه أحمد والأربعة سوى أبي داود وصححه الترمذي وابن حبان والحاكم وأعل بالإرسال. قلت